ላ ዩሂቡ ላሁ ልጀህረ ቢሱ አለ። አላሁ ስብሓነ ወተዓላ ለሰው ልጅ ሁሌም ጥሩ ስነ ምግባር ይፈልጋል። ባይበልጥ ለሙእሚኖች፣ ባይበልጥ ተቅዋ ይዘናል ለሚሉ ሰዎች አስጸያፊ ንግግር፣ ሰዎችን በምላስም ቢሆን አዛ ማድረግን፣ ግላጭ ማውጣት አይወድም አላሁ ስብሓነ ወተዓላ። እንደዚህ አጸያፊ ነገሮች ሰውን መስደብም በለው ሰው ላይ መማረርም በለው አላህ እንዲህ አድርጎ ብሎ ሰው ላይ ዱዓ ማድረግም በለው ላ ዩሂቡ ላሁ ልጀህረ ቢሱኢ ሚነል ቀውል ኢላ ማን ተበዳይ ሲቀራል አላህ ስብሓነ ወተዓላ ተበዳይ ቢናገር ተበድሏልና ገንዘቤን በላኝ፣ ከለከለኝ፣ ያለ አግባብ ረገጠኝ፣ ደበደበኝ። ሌሎች ሌሎችም የዙልምና የበደል አይነቶችን የተበደለ ሰውስ ይቀራል? በደል መጥፎ ነው። ነቢዩ አለይሂ ሰላቱ ሰላም እተቂ ዳዕወተል መዝሉም አሉ ፈኢነሁ ለይሰ በይነሃ ወበይነ ላሂ ሂጃቡን አለ። መቼም ቢሆን መቼም በደልን ተጠንቀቅ፣ ማስለቀስን ተጠንቀቃሉ። የሰውን ልጅ ማስለቀስ ይቻላል። ሰው ሲያስለቅስ አንድ የሚመካ ነገር ሲኖር እኮ ነው የሚያስለቅሰው። በባዶም አያስለቅስም። ስልጣን ካለው የሚነሳ አይመስለውም ከዛ ወንበር ላይ የማሳሰብ የመጨፍለቅ የመርገጥ ሌላም ሌላ በለው ይሄ ሁሉ ፈርጥና ይሄ ሁሉ ጡንቻ ለሱ ብቻ የተሰጠው እንደ ሽልማት የተሰጠው ይመስለዋል። አላህ ወዶ አላህ ፈልጎ ለሱ የሰጠው ይመስለዋል። ሰው ጠፍቶ በዚች ምድር ላይ ሚቀማ የሚወሰድበትም አይመስለውም። ስለዚህ ያስለቅሳል በፈለገው አይነት በኢኮኖሚ የበለጸገም ሰው ይሄው ነው። ማንኛውንም ነገር በገንዘብ የሚኮረክም የሚያስኮረክም ይመስለዋል። አረግልሃለሁ ይላል። ውጭ የሚወጣ መሰለህ ይላል። ቁጭ ብዬ በስልክ ስንት ስራ እንደሚሰራ ታውቃለህ ይላል። ታያታለህ ይላል። ቻርጅ የሚፈልግ ደግሞ ባለስልጣን ታዛዥም ለለ እንደዚህ አይነቱ ተበድለሃል፣ በድለሃል፣ ተው እንጂ አይልም እኮ ከእሱ ለሚያገኛት ተፋሰስ አዎ በየትኛውም መልኩ ሰውን ማስለቀስ መዞለም ይቻላል። ግን ነቢዩ عليه الصلاة والسلام اتق دعوة المظلوم አሉ። የተበዳይን ዱዓ በጣም ፍራ አሉ። አንተ በድለኸዋል፣ አንተ አስለቅሰኸዋል፣ እምባው እንዲሁ ብቻ ፈሶ የሚቀር አይምሰልህ። فإنه ነገሩማ እኮ አሉ ነቢዩ عليه الصلاة والسلام ليس بينها وبين الله حجاب አሉ fast ነው፣ በጣም urgent በለው። እሱ አልቅሶ በሚያደርገው ዱዓ በአንተ ጭንቅላት ላይ በዱዓውና በአላሁ ስብሓነ ወተዓላ መሃል ምንም ግርዶሽ የለም አሉ። ወዲያው ይመታል፣ ይደርሳል፣ ውጤቱን ታገኘዋለህ ነው። ተጠንቀቅ አሉ ነቢዩ አለይሂ ሰላቱ ሰላም። ዙልም በጣም አደጋ ነው። የሰው ልጅ መዞለሙ ይሻላል። አላሁ ስብሓነሁ ወተዓላ በቁርአኑ የሚያጅበው ለኑህሊከነ ዛሊሚን ይላል። ላም ተውጢያቱ ልልቀሰም ይብላሉ። ናህውና ሰርፍ የቀራሱ ደረሰዎች ካላቸው ወላሂ ማለት ነው። ላሟ ለኑህሊከነ ዛሊሚን መጨረሻ ላይ ሐርፈት ተውኪድ አለ። ወላሂ ለኑህሊከነ ዛሊሚን አለ አላህ በቁርአን ምሎ ተናገረ። በራሱ ትልቅነት ምሎ እናጠፋቸዋለን፣ እንደመስሳቸዋለን በዳዮችን አለ አላህ ሱብሓነሁ ወተዓላ። በዳይ ሁሌ እንደበደለ ሁሌ እንዳለቀሰ ቢኖር አይምስል። እሱ ደግሞ የሚያለቅሰው እምባ ማይቋረጥ እምባ ነው የሚያለቅሰው። እሱ ደግሞ ገብቶ የሚገባ ጠጣብቅኝ ተው አጃኢብ። ክፋቱ ደግሞ ምን ጊዜ ይዘዋል ብለህ ብትል የበደሉ ውጤት መግሪብ ላይ ነው የሚይዘው ጉዳዩ መግሪብ ከደረሰ በኋላ ይህ የምንሰግደውን ሰዓት ሰላተል መግሪብ አይምሰልም። መግሪብ ብዬ ስል እድሜው ተገባዶ አቅሙ ደክሞ ሁሉ ነገሩ ስብርብር ውልቅልቅ ካለ በኋላ ቁጭ ብዬ እበላለሁ ባለ ሰዓት ሁሉ ነገሩ ያልቅና የዙልሙ፣ የበደሉ፣ የረገጣው፣ የጨፍ የመጨፍለቁ ውጤት ማምሻ ላይ ይዘዋል፣ አንገቱን ይዘዋል። ስለዚህ በጣም መጠንቀቅ መቻል አለብን። የሚዞለም ሰው ማንም ይሁን ከፈለገ እሱ ብቻ ሰው መሆን ሰው ሆኖ መዞለም የለበትም። በቃ ማንም ቢሆን ማንም በብሔር ለይተ፣ በቤተሰብ ለይተ፣ በሃይማኖት በዲን ለይተ ላ እንደዚህ አማርኛ የለም በዲን እስላም። ኢነላሃ ሐረመ ዙልማ አላ ነፍሲሂ ወጀአለሁ በይነኩም ሙሐረመን ፈላ ተዛለሙ አሉ ነቢዩ ዓለይሂ ሰላቱ ሰላም። አላህ መቼም አይበድልም። የፈለግከውን የወንጀል አይነት ስራ አይበድልም፣ ችግር የለበትም። እምቢ ብለህ በገዛ እጅህ ማፈንገጡን ስታበዛ ብቻ ነው። ስለዚህ እናንተም አትዞላለሙ፣ አትበዳደሉ ይላሉ ነቢዩ አለይሂ ሰላቱ ወሰላም። ወካነ አላሁ ሰሚአን አሊማ መዝሉም የሚያደርገውን ዱዓ ተበድሎ በሐቂቃ በአግባቡ አንተም ዛሊም ዞልመህ ይሰማል፣ ያውቃል፣ ያዳምጣል። ከአላህ የሚያበልጥ ነገር ምንም የለም። እንትብዱ ኸይራን አው ትኽፉሁ አለ ሱብሓነሁ ወተዓላ። እናንተ ሰዎች አዕማል አልኸይርን መልካም ስራን ግልጽ ብታወጡት ወይም በድብቅ ብትሰሩት አው ተአፉ አንሱኢን በደል ተበድላችሁም የተበደላችሁ ሰዎችም ማድረግ ስትችሉ መጉዳት ስትችሉ መቅጣት ስትችሉ መበቀል እየቻላችሁ አውፍ ደግሞ ብትሉ አለ አላሁ ሱብሓነሁ ወተዓላ ፈኢነ ላሃ ካነ አፍዋን ቀዲራ። ስንት ወንጀል ተሰርቶ አላሁ ሱብሓነሁ ወተዓላ አውፍ ባይ እኮ ነው የሚተው እኮ ነው። መርገጥ እየቻለ መቅጣት እየቻለ ኢነ አለዚነ የክፍሩነ ቢላሂ ወረሱሊህ እነዚያ አለ አላሁ ስብሐነሁ ወተዓላ የሁዳ ነሳራዎች በአላህና በረሱሎች የሚክዱና የሚከፍሩ ወዩሪዱን አንዩፈሪቁ ዩፈሪቁ በይነ አላሂ ወሩሱሌ ምን ያስባሉ? የሁዳዎች በባህሪያቸው ወይም ነሳራዎች ይለያያሉ፣ ይገነጣጥላሉ የአላህና የረሱሎችን መሃል ያኒ ዩእሚኑነ ቢላህ ወየክፍሩነ ቢረሱሊህ ማለት ነው። ወይ ቢባዕድ ሩሱል ያምናሉ፣ ቢባዕድ ሩሱል ይከፍራሉ። የሁዳዎች በሙሳ ያመኑ በተውራት ያመኑ ይመስላሉ። በኢሳና በእንጅል ግን የካዱ የከፈሩ ናቸው። ነሳራዎች በኢሳ ያመኑ በተውራት በእንጅል ያመኑ ይመስላሉ። በሙሳና በተውራት የከፈሩ በነቢዩና በቁርአን የካዱ ናቸው። አንድን ሩሱል ረሱልነቱን የካደ ሁሉንም ረሱል እንደካደ ነው የሚቆጠረው። ወዩሪዱና አን የተኪዙ በይነ ዛሊከ ሰቢል። ይህን አይነት ባህሪ እናንተም እንድትይዙትና መንገዳችሁ አድርጋችሁ እንድትጓዙ ይፈልጋሉ ይላል አላህ ሱብሓነሁ ወተዓላ። ኡላኢከ ሁሙል ካፊሩና ሐቃ። ኢማን አለም ብለው የውሸት ፕሮፓጋንዳ ቢለቁም እንዲህ አይነቶቹ በእርግጠኝነት ካፊሮች ናቸው። ወአተድና ሊልካፊሪና አዛቡ ሙሂና ለእንደዚህ አይነት አፈንጋጮች ያዘጋጀነው አዛብ አዋራጅ የሆነ አዛብ ነው ይላል አላሁ ስብሓነ ወተዓላ። ወለዚነ አመኑ ቢላሂ ወረሱሊህ አላሁ ስብሓነ ወተዓላ ትክክለኛ ኢማን የያዙትን የነቢዩን ሰሃባዎች ተምሳሌት አድርጎ ሲገልጽ እነዚያማ አሉ ትክክለኛ ኢማንና ተቅዋ አላቸው የሚባሉት በአላህ በሩሱሎች ያመኑ ወለም ዩፈሪቁ በይነ አህድ ሚንሁም ሩሱል የተባለ ሁሉ ኩቱበ ሰማዊያን ይዞ መጥቶ ለየትውልዱ ተልኮን ሲያስተላልፍ ሁሉም ነቢይ ከአላህ ነው ብሎ ያመኑ ማንንም ከማንም ሳይለዩ ኡላኢከ ሰውፈ ንኡቲህም እጁረሁም አላላህ ለእነዚህ የሚከፈላቸው ሙሉ የሆነ አጅርና ሰዋብ በእንደዚህ አይነት ኢማናቸው የተነሳ ወካነ አላሁ ገፉረን ረሒማ የሳሉከ አህሉል ኪታብ አን ቱነዘለ አለይህም ኪታባን ሚነ ሰማ መዲና ላይ የሁዳዎች እንደሚኖሩ ባለፉት ደርሶቻችን ዳስሰን ነበር። እንደየ አስፈላጊነቱ እናነሳም ነበር። <clears throat> በኑ ነዲር የሆኑ በኑ ቀይኑቃ፣ ሌሎችም ሌሎችም የሁዳዎች የይሁዳ ዝርያዎች ነቢዩ ሂጅራና ስደት ወደ መዲና በሄዱ ጊዜ እዛ ከነቢዩ በፊትም ቀድመው ገብተው የሚኖሩ ያ ሙሐመድ እነዚህ የሁዳዎች ይጠይቁሃል፣ ያነጋግሩሃል። ትክክለኛ ነቢይ ከሆንክ ለሙሳ ተውራት በአንድ ጊዜ ጁምላ እንደወረደለት አንተም ቁርአን ለምንድን ነው አንዴውኑ ማይወርድልህ ብለው ያነጋግሩሃል አለ አላሁ ስብሓነ ወተዓላ። ይሄ እኮ ለማመን አይደለም። እኛም ወደ ዲን እንገባለን ብሎ ለማጭበርበር ቃላቷን ሊጠቀሙ ይችላሉ። እንደ ነቢዩላህ ሙሳ ተውራት በአንዴ ተከትቦ በላሁ እንደወረደ አንተም ብታወርድላቸው ቁርአን እንደየ አስፈላጊነቱ መውረዱ ቀርቶ ጠይቀዋልና ኢማን ሊይዙ ነው ተብሎ ቢደረግ የሚያምኑ እኮ አይደሉም። የነሱ አያት ቅድመ አያቶቻቸው ያ ሙሐመድ አጠገብህ ያሉ መዲና ላይ ያሉ በኑ ነዲር፣ በኑ ቀይኑቃ አይነት ዝርያዎች የልጅ ልጆቻቸው ናቸው እንጂ እነዚህ የሁዳዎች ከነሱ በፊት አባት አያት ቅድመ አያቶቻቸው በነ ነቢዩላ ሙሳ ጊዜ የነበሩ የሁዶች ፈቀድ ሰአሉ ሙሳ አክበረ ሚን ዛሊክ። ለምን ይደንቀሃል? ነቢዩላህ ሙሳን ኢማንን ላይዙ በዘመኑ የነበሩ የሁዳዎች ጠይቀው ነበር እኮ ከዚህ የከበደ ነገር። ፈቃሉ አሪነ አላህ ጀህራ፣ አንተን የላከህን ረሱል አድርጎ ነቢይ አድርጎ የላከህን ጌታ አላህን ለምን በእይታ በግላጭ ማናየው? ለምን አታሳየንም? አላህን አሳየን። አው ሙሳን የላኩት እኔ ነኝ ብሎ ራሱ ለምን አይነግረንም? እያየ ነው። ድርቅና የተሞላውን ቃላት አባቶቻቸው፣ አያቶቻቸው፣ ቅድመ አያቶቻቸው ተናግረው እኮ ነበረ። ቁርአን ለምን አንድ ጊዜ አይወርድም ብለው እነዚህ የልጅ ልጆቻቸው በተናገሩት ለምን ትደን ይላል አላሁ ሱብሓነሁ ወተዓላ ነቢዩ። የእነሱ አባት አያት ቅድመ አያቶቻቸው ይሄም በማለታቸው አንዳንድ ወንጀል የመረረ አደጋንም ያመጣል፣ ምርር የሚያደርግ አይተውታል፣ ሰምቷል፣ በታሪክ ተተርኮላቸው አላህም በግላጭ ለምን አታሳየንም ያ ሙሳ ባሉ ጊዜ የገጠማቸው ፈአኸዘቱሁም ሳቀቱ ቢዙልሚሂም በእንደዚህ አይነት ድርቅናና ወንጀል የተነሳ የነጎድጋድ ጩኸት ከሰማይ አንድ ጊዜ ወርዶባቸዋል። እሳት የሚተፋ ነጎድጓድ በዚህ ተደምስሰዋል። ثم اتخذوا العجل من بعد ما جاءتهم البينات ኢማን እንዲይዙ አሳማኝ የሆኑ ስንት ተአምራቶችን ነቢዩላህ ሙሳ በግላጭ እያሳያቸው ነቢይ መሆኑን ረሱል መሆኑን ሊያሳምን የሚችል ሊያስተምር የሚችል ስንት አጃኢብ ሙዕጂዛ አምራቶችን እያዩ ከማየታቸውም በኋላ እጅልን ተደስተዋል፣ አምልከዋል እኮ አለ አላሁ ስብሓነሁ ወተዓላ። ፈአፈውና አንዛሊክ እንደዚህ አይነት ከባባድ ወንጀሎችን ከመፈጸማቸውም ጋር መመለሳቸውን ከመከጀል የተነሳ አውፍም ብለናቸው ነበር፣ ትተን ምህረትም አድርገንላቸው ነበር ይላል አላህ ሱብሓነሁ ወአተይና ሙሳ ሱልጣና ሙቢና ለነቢዩላ ሙሳ ሊያሳምናቸው የሚችለውን ይሁዳዎችን ሊያስተምራቸው የሚችለውን ስንት አይነት ገላጭ የሆኑ ሙዕጅዛዎችን ተአምራቶችን ሰጥተነው ነበር። ወረፋና ፈቁሁም ጡረ ቢሚሳቅህም ኢማንን እንይዛለን፣ ነቢዩላህ ሙሳን እንከተላለን፣ እንቀበላለን ብሎ ባሉ ጊዜ ሆነው አልተገኙም እንጂ ተራራንም እሱ ጡር ሲና እንዳለ ሸርክተን አንስተን ላያቸው ላይ አንጠልጥለን ነበር እንደረምሰዋለን እላያችሁ ላይ ብለን ያ ሙሐመድ አሁን አጠገብህ ለላሉ የሁዳዎች አያት ቅድመ አያት ለነበሩ ሰዎች ይላል አላሁ ስብሓነሁ ወተዓላ ወቁልና ለሁም ድኹሉ ልባበ ሱጀዳ ስንት አይነት ወንጀልና ስንት አይነት ጥፋት እየሰሩ ኖረው አላህን በግላጭ አሳየን ማለት የድርቅና ንግግር ሁሉ ለነቢዩላ ሙሳ ማለት ይህን ሁሉ ሰርተው ይህን ሁሉ ላደረጋችሁ ጥፋትና ወንጀል ወደ ቤተል መቅደስ ግቡ፣ ስጁድ እያረጋችሁ ምህረትህን እያላችሁ ብለንም እኮ እንደገና ይመለሱ እንደሆን ብለን ይህንንም አመቻችተናል። ወቁልና ለሁም ድኹሉል ባበ ሱጀዳ ግን አላደረጉትም። ወንጀላቸውና ድርቅናቸው በስቶ ተገላቢጦሹም ነው የሰሩት። ወቁልና ለሁም ላ ታዕዱ በሳምንት አንድ ቀን እንደ ኢድ የሚያዝ አንድ ቀን ሰይደል አያም የሆነ ቀን ይኑራችሁ። ሙስሊሞች ሙእሚኖች በነቢዩ አማካይነት ጁምዓ እንደተመረጠላቸው ማለት ነው። ቅዳሜን መርጠናል ለኢባዳችን፣ ቅዳሜ ይሻለናል ብለው በዚህ በቅዳሜ ዕለት እንግዳውስ ከምትሰሯችሁ የከስብ እንቅስቃሴ አንዱ በወቅቱ ጎልቶ የሚታየው አሳን ማጥመድ ነውና እንዳታጠምዱ አሳን ከኢባዳችሁ ከሰላቱ በኋላ ቢሆን እንጂ ብለንም አስጠንቅቀናቸው ነበር በቀዳሜ ዕለት አልሆነም። ወአኸዝና ምንሁም ሚሳቀን ገሊዛ እነዚህ ነገራቶች ሁሉ እንዲተገብሩ ጠንከርከር ባለ ቃል ኪዳን ነበረ ቃል ኪዳን እያስገባናቸው የነበረው ይላል አላህ ሱብሓነሁ ወተዓላ። ግን በተባለው ቦታ ሁሉ ባለመቆማቸው ይገጥማቸው የነበረው ምት ፈቢማ ነቅድህም ሚሳቀሁም